قُلْ إِنَّ النصوص الدالة على إثباتها موقفين እያየን ያለነው እንግዲህ በአላህ ስብሓንሁ ወተዓላ ስሞችና ባህሪያቶች ላይ እነዛ የሚያንሻፍፉ አንጃዎች ቡድኖች በሁለት እንደሚከፈሉ አይተናል ማለት ነው። ሙሸቢሐና ሙዓጢላ ማለት ነው። ሙዓጢላ በሚባሉት ክፍሎች ወይም ደግሞ አንጃዎች ስር የሚሰገሰጉት ውስጥ ጀህሚያ፣ ሙዕተዚላ እና ሻዒራ ቀደምቱን ስፍራ እንደሚይዙ አይተናል። እነዚህ እንግዲህ አንጃዎች ቡድኖች ووقفوا من النصوص الدالة على إثباتها موقفين እነዚህ ቡድኖች ሙአጢላዎች ሙአጢላ ስር የሚሰገሰጉት ወቀፉ ቆመዋል ነው ሚነስ ይዳላ በመረጃዎች ላይ ማለት ነው ኑሱስ አዳለቲ በምታመላክተው ማለት ነው አላ ኢስባቲሃ የአላህን ስብሓነ ስምና ባህሪ በሚያጸኑ በሆኑ መረጃዎች ላይ ቁርአናዊና ሀዲታዊ መረጃዎች ላይ ሁለት አይነት መውቂፍ ነው ያላቸው። አልመውቂፍ አልአወል የመጀመሪያው አቋማቸው የመጀመሪያው አቋማቸው አልአወል አልኢማኑ ቢአልፋዲሃ በእነዚህ ቃላቶች በቃሎቻቸው ማመን ማለት ነው። አልኢማን ቢአልፋዲሃ በቃላቶቹ እናምናለን ይላል። ሰሚዕ ናም ሰሚዕ جن بألفاظها وتفويض معانيها وتفويض معانيها ترجمون جن الله بالتعالى ما يقولها يما نردو نغرنو بي الله وردو بي اي عن تفسيرها اسوان كما ترقوم من يلالو زم يلالو بي اي يسكتو عن تفسيري ويفوضه الى الله የዛን ትክክለኛ ማዕና ትርጉምን በተመለከተ ወደ አላህ ያስጠጋሉ ማነ ፊ ضلالتها አመላካቹን ነገር ውድቅ ከማድረግ ጋር ላሸይ ሚን ሲፋት ከአላህ ስብሓነ ወተዓላ ባህሪያት ውስጥ ነው ወሰሙ هذه الطريقة ይችን ደግሞ አካሄድ ሰየሟት ጠሯት ጠሪቀቱ ሰለፍ የሰለፎች አካሄድ ነው ብለው አሉ وطريقة السلف ይህ ጠሪቃ ጠሪቀቱ ሰለፍ ሰለፎች የሄዱበት ነው ወላኪን አሰለፍ በሪኡ ሚንሁም ወቃሉ ብለዋል ይሄ ለአስለም እነሱ በተለይ የሄዱበት መንገድ አሉ አስለም ነው አሉ ወቃሉ ብለዋሉ ይላ አስለም ናም እሷ ሰላም የሆነች መንገድ ነች ሰለፎች የሄዱበት አሉ በመላሳቸው እንግዲህ መስክሯል ግን እቺ መመስከር እንደው ከልብ የመነጨች ነች አብረን ወደ ስር እናየዋለን ግልጽ ነው ዶሮን ሲያታልሏት እንደሚባለው እንዳይሆን ምክንያቱም ወረድ ብለው ደግሞ ምን እንደሚሉ አብረን እንቃኘዋለን አልመውቂፉ ታኒ ሁለተኛው ደግሞ መውቂፋቸው الموقف الثاني صرف هذه النصوص እነዚህን ቁርአናዊና ሀዲሳዊ መረጃዎችን ያዞሩታል አመድሉሊሃ ካመላካቹ ማለት ነው ከሚያመላክተው ነገር ኢላ መዓኒን ወደ ትርጉም ኢብተደዑሃ ምን ወዳሉት ወደ ፈጠሩት ትርጉም ያዞሩታል እነሱ በቃ ማለት የዚህ ትርጉም ይሄ ነው የዚህ ትርጉም ይሄ ነው እያሉ በራሳቸው ማለት ነው وهذا ما يسمونه ይህ እንግዲህ የሚጠሩት የሚሰይሙት ነው ቢጠሪቀት ተእዊል ምን ይሉታል እነሱ ይሄ ተእዊል ነው ይላሉ ተእዊል ነው ይላሉ ወሰሙ ጠሪቀቱል ኸለፍ ይሄ ደግሞ አሉ የኸለፎች መንገድ ነው አሉ ኸለፍ ማለት ራሳቸው ነው አይደል ይሄ የኸለፎች መንገድ ነው የኛ የነሱ የሰለፎች ምትክ የሆነው መንገድ ነው አሉ ወቃሉ ይሄ الأعلم ولا أحكم አሁን ተበየነ ለኩማ ማዛ አራዱ ምን እንደፈለጉ አሁን ግልጽ የሆነላችሁ ይመስለኛል። ከላይ ያለውን የሰለፎች መንገድ አስለም ነው አሉ አይደል? በጣም በቃ ሰላም የሆነ በጣም ጥሩ ነው። ከዛ ግን ይሄ ደግሞ በ ይሄንን በዚህ በዚህ በዚህ እያሉ መፈሰር በተለይ እነሱ በሚፈልጉት ሁኔታ መተርጎማቸውን የሰለፎች መንገድ ነው አሉ። የኛ ማለት የሰለፎች ምትክ የሆነው መንገድ ነው አሉ። ቃሉ ሂየል አዕለም ወለአሕከም ይህ አካሄድ ደግሞ አዕለም ነው አሉ። ግልጽ ነው። በጣም በእውቀት ላይ የተመሰረተና ወለአሕከም ጥበባዊ ምን አካሄድ ነው አሉ። እስቲ ለሰለፎች ነው ጥሩ ስያሜ የሰጡት ለራሳቸው ነው። ለራሳቸው ነው አይደል እንዴ? ሱብሃንአላህ ግልጽ ማለት ነው። ለራስ ሲቆርሱ የሚባለው ነገር እዚህ ጋር በደንብ ታስተውለዋለህ ማለት ግልጽ ነው። የእነሱም መንገድ ይሄ የሆነ ግራ የተጋባ የሆነ መንገዳቸውን አዕለም አህከማ ነው። እንደ እውነት እንኳን አቀለ ቢሆንም ምንም አልነበረ። ግን አዕለም በእውቀት ላይ በጣም የተመሰረተ ግልጽ ነው። እውቀታዊና ጥበባዊ የሆነ መንገድ ብለው እንትን አሉ እነሱ በቃ ሰለፎች በቃ ሰላምን ሽተው ምንም ያው እዚህ ውስጥ ሳይገቡ ነው የሄዱት እኛ ደግሞ በደንብ ስለተረዳ ነው ምን ብለናል አስቀምጠንለታል ትርጉም አሉ هذا قول باطل وطريقة السلف هي أعلم وأحكم وأسلم ግልጽ ነው ሶስቱንም ሲፋ ቢሆን ይሄ ሶስቱንም ገጽታ ቢሆን የሚላበሰው የማን መንገድ ነው የሰለፎች ነው ልብ አላሉም እንጂ ማለት ግልጽ ነው ልብ በሉ ትክክለኛው አባባል ምንድን ነው ወጠሪቀቱ ሰለፍ هي أعلم وأحكم وأسلم مفهوم ليس كما يزعمون هم والرد على شبهاتهم للناس እንግዲህ ላመጡት ሹብሃት መወናበጃ ብዥታ መልስ ስንሰጣቸው በሚቀጥለው መልኩ ነው ዳራይብ ምንም ጥርጥር የለውም አነም ተምሲል ማመሳሰል قد نطق القرآن الكريم بنفسه الله سبحانه أن التمثيل قد نطق القرآن الكريم بنفيه لا ريب ጥርጥር የለውም አነ ተምሲል ተምሲል ማለት ነው ማመሳሰል ማለት ነው የአላህን ስብሓን ወተዓላ መገለጫ ባህሪ ከሌላ ጋር ማመሳሰል ቀነጠቀ አልቁርአን አልከሪም ተከበረው የአላህ ስብሓን ወተዓላ ቃል ቁርአን ተናግሯል ቢነፊህ ምን በማድረግ ውድቅ በማድረግ አኒላህ ከአላህ ማለት ነው አይገባውም ብሎ አኒላህ ተዓላ ከበላይ የሆነው አላህ አይገባውም ብሎ كقوله تعالى ليس كمثله شيء وهو السميع البصير وقوله هل تعلم له سمية نعم وقوله ولم يكن له كفوا أحد وقوله فلا تجعلوا لله أندادا وقوله فلا تضربوا لله أمثال እኚህ የመሳሰሉ አለ ማለት ነው ባለፈው ይህንን ትርጓሜውን ሁሉንም አይተናል ላኪን ነገር ግን ማነፊይህ ምን ከማድረግ ولك كما الرجاء سبحانه ترات الجوان الله سبحانه وتعالى عن نفسي كنفسه مشابهة المخلوقين ترى من مساسا ولك كما الرجاء أثبت لنفسه الله لنفسه عزمته صفات الكمال من يونا ملوك النتن يتلاب بس قلت هذا قلت ማመሳሰልን ውድቅ አደረገ። ግን እኔ ምን አለኛ የኔ አምሳያ ከፍ ያለ ላቅ ያለ ነው። كما في قوله تعالى ليس كمثله شيء وهو السميع البصير فجمع هذه الآية الكريمة ይችን እንግዲህ የተከበረች የቁርአን አንቀጽ አላህ ሰብስቦ አምጥቶታል። በይነ ነፊይ ተሽቢህ ማመሳሰልን ውድቅ ከማድረግ ጋር ነው ወኢትባቱ ሲፈት ሰሚዒ ወልበሰር እዚህ የቁርአን አንቀጽ ላይ የምን አይነት መገለጫ ባህሪ ያመጣው አላህ ሲፈት ሰምዕ የመስባት ባህሪ ወልበሰር የማየትም ፈደላ አላ አመላክቷል ይህ እንግዲህ አላ አና ኢትባት ሲፋት የአላህን ስብሓነ ወተዓላ መገለጫ ባህሪ መጽደቅ መጽናት ላ ተሽቢህ ማመሳሰልም የሚያስፈርድ ጉዳይ አለ ላ ተላዘው ላ ተላዙም በይነውማ በመካከላችሁ ምንም ያገናኛችሁ ነገር የለም ግልጽ ተላዙም አንዱ አንዱን የሚይዝ ነገር ምንም የለው በቃ እኔ የሚመስል የለም ማለት ከዛ ደግሞ ግን የራሴ መገለጫ ባህሪ አለኝ ነው ያለው በቃ አንድ ሰው ተነስቶ ስለ አንድ ነገር ወይም ስናናገር ያ ይሄ ነገር ይሄንን አይመስልም የራሱ ግን ምን አለው ባህሪ መገለጫ አለው ብንል ይሄ አይቻልም አለ ስንት ነገር وهكذا في كثير من من آيات القرآن الكريم እንደዚሁ ነው እንግዲህ አላህ ስብሐነ ወተዓላ በብዙ የቁርአን አንቀጾች ላይ ይህን በተመለከተ ተናግሯል። ነጂዱ ኢስባቱ ሲፋት ነጂዱ እናገኛለን ኢስባተ ሲፋቲ ለአላህ ባህሪ እንዳለው ያጸናበት ማለት ነው። ማዕነ ፊ ተሽቢህ ግን ምንን ውድቅ ከማድረግ ጋር ምን ማድረግ መመሳሰልን ውድቅ ከማድረግ ጋር ጀንበን ኢላ ጀንብ ግልጽ ነው። ጎን ለጎን ማለት ውድቅ እናደርጋለን። እዚሁ ደግሞ ለሱ የሚገባውን ምን እንላለን? እናጸድቃለን። በቃ وهذا هو مذهب السلف الصالح በሐቂቃው ግን ይሄ ነው የማን መንገድ የሰለፎች መንገድ ይሄ ነበር እነሱ እንደሚሉት አይደለም ዩትቢቱነ ሊላሂ ሲፋት ለአላህ የሚገባውን ባህሪ ያጸድቃሉ ወየንፉነ አንሁ ተሽቢሃ ወተምፊላ ማመሳሰልን የሚለውን ነገር ውድቅ ያደርጋሉ ማነጻጸር የሚባለውን ነገርንም ምን ይላሉ ውድቅ ያደርጋሉ ተሽቢህ ማለት ማመሳሰል ነው ተምሲልስ ማነጻጸር ማለት ነው ወመን ዛዓመ ምን ያለ የሞገተ የጠረጠረ አነ ኢስባት ሲፋት ለአላህ የሚገባውን ባህሪ ማጽደቅ ላ የሊቁ ቢላህ ለአላህ ይገባም ያለ ሊያነው የቅተዲ ተሽቢህ ምክንያቱም እንደዛ ካልን ማመሳሰልን ይይዝብናል ያለ ፈኢነማ ጀረሁ ኢላ ዛሊከ ሱኡ ፈህሚ እሱን እኮ የጎተተው ወደዚህ ነገር ምኑ ነው መጥፎ አስተሳሰቡ ነው ግልጽ ነው። መጥፎ አስተሳሰቡ ነው ገና ከመነሻው። ሀይቱ ፈሂመ ይህ ሰው ተረዳ፣ በተረዳ ጊዜ ማለት ነው አይደል? ሀይቱ ፈሂመ በተረዳ ጊዜ እና ኢትባት ሲፋት ለአላህ የሚገቡ ባህሪያቶችን ማጽደቅ የልዘሙ ሚንሁ ተሽቢህ ማመሳሰልን ይይዛል ብለው ማለት ነው። ፈአዳሁ አደረሰው ሀገል ፈህሙ ይህ ምን አረዳድ አልኻጢዕ ምን የሆነ በስተት ላይ የተመሰረተው አረዳዱ ኢላ ነፊ ማስበተሁ ላሁ ሊነፍሲ አላህ ለነፍሱ ያጸደቀውን ውድቅ ወደ ማድረግ አደረሰው ፈካነ ሀዘ ልጃሂል ይህ እንግዲህ ጃሂል መሀይም የሆነ ሰው ሆነ ሙሸቢሃን አወለን መጀመሪያ ምንድነው አመሳሳይ የሆነው ራሱ ነው እንዳላመሳስል ብሎ አይደል እንዴ ወደዚህ ሄደው ግን የመጀመሪያ አመሳሳይ እሱ ነው። ለምን ከተባለ ስላመሳሰለው አይደል እንዴ ለአላህ በዚህ አልፈስርም ብሎ የሸሸው አይደል እንዴ? አልገባችሁ መሰለኝ። ልድገም። ይህ ሰው ተሽቢ ውስጥ እንዳልገባ ብሎ አይደል እንዴ በሌላ የፈሰረው። ስለዚህ መጀመሪያውን እኮ አመሳስሎት ስለነበረ ነው። እኛ ግን ስለማናመሳስለው ነው ይሄ ለአላህ ይገባል ብለን የምናጠል እሱ ግን መጀመሪያውን አመሳስሎ ነው ወደ ሌላ ሄደው ማለት አወለ ወሙዓጢለን ታኒየን በሁለተኛ ደረጃ ላይ ግልጽ ነው ከድጡ ወደ ማጡ እንደሚባለው ማለት ነው እዚህ ጋር አላመሳስልም ብሎ ሄደና እዛ ጋር ግን ምን አደረገ የአላህን ሲፋ ምን አደረገ ሙዓጢል ምን ማለት ነው ውድቅ አደረገ አራቆተ ለአላህ የሚገባው ምን መገለጫ ባህሪ ثانيا وارتكب ما لا يليق بالله ابتداء وانتهاء ይህ ሰውዬ ወርተከበ ተሸከመ ሁለት ስተት ማላ የሊቁ ቢላህ በአላህ ላይ የማይገባን ኢብቲዳአን ሲጀምር ሲጀምር አመሳስሎ ነው እንግዲህ ከዛ የሸሸው አንደኛ ወንቲሃአን ምን ሲልም ሲጨርስ ጅማሬውም ጭረሳውም በምንድን ነው አለ ያው መጥፎ የሆነ ነው بتشبيه جمرة بتعطي الرسول مالته ولو كان قلبه طاهرا قلبه نصوبيون ما نورو من أقدار التشبيه كما مساس القشاشة لكان المتبادر عنده السوزان دكو قدمو ميمة طالع لكان المتبادر مال مال قدمو من مين يميمة عنده السوغا والسابق سابق ميونو على سابق يونو مالتنو ኢላ ፈህሚ ወደ ምኑ ወደ ፈህሙ ማለት ነው አነ ሲፋትላህ የአላህ ስብሓን ወተዓላ ምን መገለጫ ባህሪ ባሊገቱን ምን አልከማል ለምሉእነት ምን ያለች ነች ድቅ ያደረሰች ነች ወልጀላል ለታላቅነት ማ የቅጣዕ ቁርጥ የሚያደርግ ማለት ነው አውሃመ ምንን ወህምን ማለት ነው ወህም ማለት ማለት ነው ቅዠት ዓላኢቀ ተሽቢህ የማመሳሰልን አላኢቅ አላኢቅ ማለት ማለት ነው ጀምዑ አላቃ ማለት ነው አይደል ግንኙነት ማለት ነው አይደል ጀምዑ አላቃ አላቃ የሆነ ምስል እሷ እኮ ከሱ ጋር ከሷ ጋር አላቃ አላቸው ምናምን ይባላል አላኢቅ ማለት ግንኙነቱን ትስስሩን ቁርጥ ያደርገው ነበር ነው ግልጽ ነው ተሽቢህ ወልሙሻባሃቲ መመሳሰሉንም በይነ ሲፋት ልኻሊቂ ወሲፋት መክሉቂ በፈጣሪና በፍጡር መካከል ያለውን የማመሳሰል አባዜ ማለት ነው። የማመሳሰል አባዜ ቁርጥ አድርጎ ነበር የሚያስቀምጠው ማለት ነው። ግልጽ ነው። የአላህ ስብሐነሁ ወተዓላ ሲፋ ላቅ ያለ መሆኑ እንዲያውቅ ቢረዳ ኖሮ ማለት ነው። አማ ወአማ አማ ነው ወረድኩኝ እንዴ እሺ ፈየኩኑ ይሆናል ቀልቡሁ ቀልቡም ሙስተዒደን ምን ያለ የተዘጋጀ የሆንለት ነበረ ሊልኢማኒ ምን ለማለት ለማመን ቢሲፋት ኢላ በአላህ ባህሪያቶች አላ ወጅሂ የሊቁ ብሂ በሱ በሚያምርበት በሚገባው መልኩ ያምን ነበር ግን ቀልቡ ምንድነው መጀመሪያው በዋህም በቅዠት የተሞላ ናም ሆኖ ነው ማለት አተንዚህ ሊላህ ለአላህ እንግዲህ ስናጸድቅ አላህን ከማጥራት ጋር አሙሻባሃት ልመክሉቂን ፍጡራንን ከመመሳሰል አማ መን ተዋሃመ ያማ ያሰበ የቃዠ እነ ሲፋትላህ የአላህ ባህርያቶች ቱሽቢሁ ሲፋት አልመክሉቂን የፍጡራንን ሲፋ ይመሳሰላል ያለ ፈኢነሁ ለም ያዕሪፍ ላህ ሐቀ ማዕሪፈቴ እውነትም ይሄ ሰው ምን አላህን የሚገባውን ማወቅ ምን አላለው አላወቀውም በቃ አላወቀውም ወለም የቅድሩሁ ሐቀ ቀድሪህ የአላህንም የሚገባውን ደረጃ የሚያቅሰው አይደለም ወሊሃዛ ወቃ ፊማ ወቃ ፊህ ስለዚህ ምን የወደቀበት ነገር ላይ ምን ያለው የወደቀ የተዘፈዘፈበት ሚን ወርጠቲ ታዕጢል ሚን ወርጣ ማለም ማለት ነው እኛ ጋር ምንድነው የሚባለው ማጥ ወይም አስቸጋሪ ለመውጣት አስቸጋሪ ነገር ምን ይባላል? ወርጣ ይባላል። እ ለመውጣት አስቸጋሪ ነገር ማጥም ይባላል አይደል? ከገባ ይዛው የሚይዝ ማለት ነው። አታዕጢል ምን የማድረግ የምን የአላህን ሲፋ የማራቆት ማጥ ውስጥ ገብቶ የቀረው ለዚህ ነው። ወሳረ ዩሰሚ እንደውም ይህ ሰው ከራሱም አልፎ ወሳረ ሆነ ዩሰሚ ይሰይም ጀመረ መን አስበተ ሊላሂ ሲፋተል ከማል ለአላህ ስብሓን ወተዓላ የሚገባውን የሙሉእነትን መገለጫ ባህሪውን ያጸደቀን ሁላ ወነዘሃሁ አን ሲፋት ነቅሲ አላህን ከጉድለት ባህሪያቶች ያጠራን ሁላ አላ ሙቅተደል ኪታቢ ወሱና በቁርአንና አላ ሙቅተደል ኪታቢ ወሱና ቁርአንና ሐዲስ በሚያስፈርደው መልኩ ምን ያለቱን ያጸደቁትን ሰዎች ምን ይላል? ዩሰሚ ምን ይላቸዋል? ይሰይማቸዋል። ሳረ ዩሰሚሂ ሙሸቢሐን ምን ብሎ ነው የሚሰይማቸው? ሙሸቢያን። ምሳሌ እኛን አህሉ ሱናዎችን በአጠቃላይ ምን ብሎ ነው የሚሰይሙት እነዚህ ሰዎች? እናንተ ሙሸቢዎች ይላሉ። እናንተ ሙጀሲሞች ይላሉ። ሙጀሲም ማለት ለአላህ ምን ያስቀመጣችሁለት ጂስም ያስቀመጣችሁለት ይላሉ። ግልጽ ነው። ፍልሐቂቃ ግን እኛ ሳንሆን ያመሳሰሉት ማን ናቸው? እነሱ ስለ እዛ ውስጥ ወርቅ በጭንቅላታቸው ሳሉና እንሸሻለን ብለው ወደዛ አሉ ማለት ነው። ጀመሩት በማመሳሰል ጨረሱት ቢታዕጢል ገባችሁ አይደል? ይህን ነገር እንዳትረሱ አስምሩበት። ከላይ ያለው ግልጽ ነው አለ ምን የሚለውን ቃል ፈካነ ሀዘል ጃሂል ሙሸቢያን አወለን ወሙዓጢለን ሳኒየን የሚለውን ንግግር እንዳትረሱ ማለት ነው። ግልጽ ነው ኸይር ሳረ ዩሰሚህ ሙሸቢሃን ወሙጀሲመን ነظረን ይህንን አካሄድ እንግዲህ ለምንድን ነው እኛን ሙጀሲሞች ነው የሚሉን ሙሸቢሃን የሚሉን ከምን አንጻር ከተባለ ነظረን ሊማ ቃመ ቢቀልቢሂ ነظረን ከማነጻጸር ከመመልከት አንጻር بما قام بكلبه بكلبه يو يقومون يتنتراسوا نجر مالتنا من توحمي من مالت ما سمك أجت مالتنا توحم مالت ما سمك أجت أن صفات الله يا الله سبحانه وتعالى كبهري تشبه صفات خلقه يفطران بهري مثل الله لا ولم يدري على وكم أن هذا الوصف يهينتك جلسة على به بس من ملانه የሚገባው መሆኑን አላወቀም ፈሁወ አለዚ ሸበሀ አወለን እሱ ነው መጀመሪያውን ያመሳሰለው ثم عطل ثانيا ከዛ በኋላ ለሁለተኛ ጊዜ ደግሞ ምን ያለው ውድቅ ያደረገው እሱ ነው ወላ ሐውለ ወላ ቁወተ ኢላ ቢላህ ግልጽ ነው አለ ስለዚህ እነሱ አካሄድ ቅድም እንዳልኩት ነው ከድጡ ወደ ማጡ የሚባለው የእነሱ አካሄድ ነው እንጂ የአህሉ ሱና ወልጀማዓ አይደለም። ግልጽ ነው። ግን እንደሚባለው ደረበኒ በካ ደረበኒ በካ ይላሉ አረቦች። ግልጽ ነው አለ ሰበቀኒ ወሽተካ ግልጽ ነው። ደረበኒ በካ ማለት ማለት መጥቶኝ አለቀሰ አለ። ሰበቀኒ ወሽተካ ቀድሞኝ ደግሞ ስሞታ አሰማ ማለት ነው። ሀቀኛ ይባል ዘንድ ማለት ነው። ግልጽ ነው። ስለዚህ ራሳቸው ያሉበትን ሲፋ ለሌላው ይሰጣሉ ማለት ነው ቃለ ሊማ ቃለ ኢማሙ ልአኢማ وناصر السنة أبو بكر محمد بن خزيمة في الرد على الجهمية وتلاميذهم وتلاميذهم ممن زعم أن إثبات الصفات لله يقتضي التشبيه وننقل كلامه مختصرا في هذا الموضوع قال إمام الأئمة የምን የዲን አኢማ የክብር ስም ነው ኢማሙል አኢማ ይባላል ምን ማለት ኢማም ብቻ አይደለም እሱ ኢማሙል አኢማ ነው ግልጽ ነው የዲን ታላላቅ መሪዎች ሁላ መሪ ማለት በጣም ታላቅ ስም ወናሲሩ ሱና አቡበክር መሐመድ ኢብኑ ኹዘይማ ይባላል የሚገርም ነው በቃ ኪታቡ ተውሂድ የሚባል ኪታብ ጽፏል። ይሄ የመሐመድ ኢብኑ አብዱል ወሃብ አይደለም፣ ሌላ የሚገርም ኪታብ ነው። ሁለት ሙጀለድ የሚገርም ኪታብ ነው የጻፈው። ፊረድ አለል ጃህሚያ በጃህሚዮች ላይ ምን ባለበት መልስ በሰጠበት ሁኔታ ላይ የጠቀሰውን እስቲ እናመጣዋለን። ወተላሚዚ ወተላሚዙሁም በእነሱ ተማሪዎች ላይ በማ ጀህሚያ ተማሪ ከነሱ የቀሰሙት ማናቸው ብያቸዋለሁ ትላንት ሴቶች የጀህሚዮች ተማሪ ምኖች ናቸው አሻኢራና ማ እ ሙዕተዚላ አይደለ እነ ከነሱ የቀሰው መጀመሪያ ጀሚያ መጣ ከዛ ከነሱ ደግሞ ቀስም የወሰዱት ማለት ነው ሸርን ነገር አሻኢራና ሙዕተዚላ ናቸው ና አህሰንቱም ባረከላሁ ፊኩም ሚመን ዘዓን የሞገቱት አነ ኢስባት ሲፋት ሊላህ ለአላህ ስብሓነ ወተዓላ ያለውን ባህሪ ማጽደቅ አሉ የክተት ተሽቢህ ማመሳሰልን ያስፈርዳል ላሉት ነገር የሰጠውን መልስ እናመጣዋለን። ወነንቁሉ ከላሙ ንግግሩን ነቅል እናደርጋለን። ነቅል ማለት ማለት መውሰድ አይደል? ሙክተሰረን ምን አድርገን እጥን ምጥን አድርገን ያለል መውዱዕ በዚህ ርዕስ ላይ እስቲ እናምጠው። እሱ ደግሞ ምን እንዳላቸው ማለት ለአላህ የሚገባውን ባህሪ ማጽደቅ። ሰሚዕ ነው ሰሚዕ፣ በሲር ነው በሲር፣ አላህ እጃለሁ። ይሄ የመሳሰሉ ባህሪያቶችን ግልጽ ነው። አላህ ያያል፣ ይወዳል። ግልጽ ነው። ይቆጣል። ይሄ የመሳሰሉ ነገሮች ማለት ነው። ፎም ስለዚህ እኚህ የመሳ አላህ ይናገራል። ይህንን የመሳሰሉት ያዝናል። ማጽደቅ ከሰው ጋር ማመሳሰል ነው ብለዋል አለ እነሱ። ይሄ የተሳሳተ የተሳሳተ አመለካከት ነው ብሎ የሰጠውን መልስ አብረን እንይ። ወዘዐመት አልጀህሚየቱ ጃህሚያ እኮ ሞገት ጠረጠረች አለይህም ለአዒኑላህ በእነሱ ላይ አላህ እርግማን ይሆንና እንዴ ምንድን ነው እንዳትሉ አብዛኛው ዑለማዎች ጀህሚዮች ካፍር ናቸው ብለዋቸዋል። እሺ ባለፈው ብያቸዋለሁ። ማናማ ጀህምያና ምንን ሺያዎችን አብዛኛው ዑለማዎች ምንድን ናቸው ብለዋቸዋል? ካፍር ናቸው ብለዋቸዋል። እና አህለ ሱና አህሉ ሱናዎች እኮ ሙተቢዕ ልአታር ይህ እንግዲህ ማለት ከሄዱበት አካሄድ አንጻር ተንተርሰን ነው ግልጽነኝ አይደለ ከሄዱበት የኩፍር መንገዶችን ሁላ ሄደዋል ከዛ አንጻር ነው የተባሉት እንጂ ተነስተን አሁን ጀማዓት ተብሊዎች ካፍሮች ናቸው እንላለን እንዴ ና እንዴ አይባልም ግልጽ ነው የፈለግነውን መሰየም አይደለም ከሄዱበት አካሄድ አንጻር ነው ومتبع الآثار القائلين من ያሉት القائلين أن أهل السنة ومتبع الآثار አሉ ሱናዎችና የሰለፎችን ፋና የሚከተሉት አሳር ማለት የሰለፎችን ፋና የሚከተሉት አልቃኢሊነ ቢኪታብ ረቢህም እነዛ ጌታቸው በቁርአን ያለውን በመናገር የሚሉት ወሱነቲ ነቢይህም የነቢያቸውን መንገድም የሚከተሉትን አልሙስቢቲነ ሊላህ ዐዘ ወጀል ለአላህ የሚገባውን ባህሪ የሚያጸድቁ من صفاته كمنو كباريا ما وصف الله به نفسه الله نفسه مقل سبت في محكم تنزيله أو آه، بزا محكم تنزيله مالت باردو تبب يتمولو قالوا مالت المثبت الناس دقمو سياسبتوت سياسبتوت المثبت يهما قرآن مالت نوشي قرآن محكم تنزيل نوارلن አዎ በጥበብ የተሞላ ከአምላካችን የወረደ የሱ ቃል ነው አይደል? ያ ቁርአን አልሙስበቲ ምን ያለ የጽና የተረጋገጠ ማ ቁርአን በይነ ደፈተይኒ በሁለት ደፈታ ደፈተይን ላይ የጸና ደፈተይን ማለት ይህ ብዙ ጊዜ መጽሐፎች ከሆኑ ሁለት ደፋ ይኖሯላ። ምን ማለት ነው ደፋ? ሽፋን ማለት ነው። ግልጽ ነው አለ ደፈቴን ይባላል። እሺ ገብቷቸዋል። ቁርአን ሁለት ደፋ አለው አይደል? ሽፋን ከላይና ከዚህ ከግራና ከቀኝ አይደል? እሱን ይዘን አንድ ስንከፍተው ሁለት ቦታ የሚከፍት ገልጽ ወይም ከበር ሽፋን የምንለው ማለት ነው። ግልጽ ነው አለ ከበር ከላይ የትልቁ ማለት ከበር ነው የሚባለው። በአማርኛ ምንድን ነው የሚባለው? በአማርኛ ሽፋን ነው ይባላል። ሽፋን እና ይህንን ያጸደቁ ሰዎችን በዚህ ማለት ነው የሚያነውሩ ማለት ነው። አልሙትበት የጸናው የአላህ ቃል በይነ ደፈተይኒ በሁለት ደፋዎች የጸና ደፈተይ ምን ማለት ነው? ባረከላሁ አው ሽፋን ከላይ ያለው ማለት ዋላ ሊሳኒ ነብይሂ በነቢዩ አለይሂ ሰላቱ ሰላም ምላስ ላይም የጸናውን የሚያጸድቁት የሆኑት አህሉ ሱናዎች አልহামዱሊላህ አልহামዱሊላህ አላ ኒዕመት الاسلام الحمد لله ايضا على نعمه اهل السنه والجماعه وعلى لسان نبي የተመረጡት የነቢ አለይሂ ሰላት ወሰላም ምላስ የጸናውን ሐዲታቸውን ይዘው የሚከተሉትን አህልሱናዎች ቢነቅሊ አድሊን የነቢዩ ሐዲስ ደግሞ ምን ይሆነው ቢነቅሊ ዐድሊን ፍትሃዊ የሆነ ሰው ባነሳው ነቅል ማለት ማለት ነው ያነሳው ወይም ወደኛ ያመጣው ማለት አኒል ዐድሊ ከማን ፍትሐዊ የሆነው ከማን ከፍትሐዊው عن ማለት ከማለት ነው አኒል ዐድሊ ፍትሐዊ የሆነው ከፍትሐዊው በዘገበው ማለት ነው ግልጽ ነው ዩሮፖች western ኡ ዓለም ላይ ያሉ ታላላቅ ሰዎች ምንድን ነው የሚሉት ያው እነሱ ታላቅ ብለው የሚሏቸው ማለት ነው ሙስሊሞች ሊኮሩበት ከሚገባ ትልቅ ነገር ውስጥ ይላሉ። ይህ የሰነድ የሚባለው ትምህርት ነው ይላሉ። ሰነድ የሰነድ ትምህርት ማለት ሙስጠላል ሐዲስ ምና የሚባለው አለ የተለያየ ሪዋያ ሐዲሶች እኮ እንትና ከእንትና ዘግቦ እንትና እንትና እንትና እንዴት ነው አቋም ይባላል። ሐዲሶች ደይፍ የሚሆኑት በዛ ምክንያት አይደል? ኦ እሱ ካዚብ ነው የእሱማ ዘገባ አንቀበለው ደይፍ ይሆናል። ግልጽ ነው። እሱ ሙሉ አይለውም ጥሩ በቃ እንትን አይደል የሀገር ወግ ልማድን የማይጠብቅ ጥሩ ባህሪ የሌለው ነው አረ እሱ ይጠጣ ነበር ሙስሊም ይባላል ግልጽ ነው ከሴቶች ጋር ያለው አቋም ጥሩ አይደለም ሐዲሱ ዳይ እኚህ የመሳሰሉ በተለያየ ነገሮች ታይቶ እኮ ነው ዝም ብሎ አይደለም ሐዲስ ምን የሚሆነው ضعيف ምክንያቶች አሉ ገብታችኋል አባባሌ ስለዛ ነው ሐዲስ ሰሂህ የሚሆነው ምን ሲመጣ ነው? ቢነቅል ዐድሊን አኒል አድሊ ፍትሐዊ የሆነ ከምን ከምን ፍትሐዊ ከሆኖ በዘገበው መልኩ የመጣውን ሀዲስ የሚቀበሉት ማን ናቸው? እነሱ አህሉ ሱናዎች መውሱለን ኢለይሂ መውሱለን ኢለይሂ ወደሱ በመድረስ ማለት ነው። ግልጽ ነው። ወደዛ ሀዲስ ማለት ነው። መውሱለን ኢለይሂ ሙሸቢሃቱን ሙሸቢያ ብለው ምን ማለታቸው ይህ ማመሳሰል ነው ብሎ ማለታቸው ጀህለም ሚንሁም ከነሱ የሆነ ምን ነው ማህይምነት ነው ከነሱ የሆነ ማህይምነት ነው ከአህሉ ስናዎች ሳይሆን ከነሱ የሆነ ማህይምነት ነው ቢኪታብ ረቢና የማንን የጌታችንን ማለት ነው ኪታብ ስላልተረዱት ነው ወሱነቲ ነብይና? የነቢይ አለይሂ ሰላቱ ሰላምንም ሱና ባለመረዳታቸው ነው። ወቂለቱ ማዕሪፈቲህም ቢሉገቲ ወቂለቱ ማዕሪፈቲህም የማወቅ ሁኔታቸው አናሳ ስለሆነ ነው። ቢሉገቲ ለዚነ ቢሉገቲህም ኹጢብና ያንን ቋንቋ ስላልተረዱ ነው። ቢሉገቲ ለዚነ በእነዚያ ቋንቋ ቢሉገቲህም ኹጢብና በእነሱም ቋንቋ አላህ ያናገረንን የአረቦችን ሉጋ ምን ባለ ማለት ነው ባለመረዳት ነው። ቢሉቀት ለዚነ አለዚነ ያለ የሚለው አረቦችን ነው። እሺ በአረቦች ቋንቋ በእነሱ ቋንቋ በአረቦች ቋንቋ አውርዶ እኛን ያናገረንን ባለመረዳት ነው። ግልጽ ነው። ቢሊሳኒን አረብይ ሙቢን በቃ ግልጽና ግልጽ ነው። ፍንትው ያለ ማለት ነው። እነሱ ያንን እውቀት ካለመኖር የመነጨ ነገር ነው እያለ ነው። ኢላ አን ቃለ እንዲህ እስከሚለው ንግግር ይዘልቃልና እስቲ ኢላ አን እንዲህ እስከሚለው ዘለቀ ማን ነው? አቡበክር ሙሐመድ ኢብኑ ኹዘይማ ኢላ አን ቃለ ነህኑ ነቁሉ እኛ እንላለን ወዑለማኡና ጀሚዓን የእኛም ዑለማዎች በአጠቃላይ አለ ምን እንላለን ሚን ጀሚዕ ልአቅጣር በሁሉም አቅጣሮች ውስጥ ያሉት ዑለማዎቻችን በሁሉም አቅጣር የሚለው ነው አቅጣር ምን ማለት ነው ሴቶች يا معشر الجن والإنس إن استطعتم أن تنفذوا من أقطار السماوات ወልአርዲ ፈንፉዙ ምን ማለት ነው? ምን አቅጣሪ ሰማዋት ከምድር ቀበሌ ወይም ክልል ማለት ነው። እሺ ቀበሌውን ክልል እሺ አሁን ምንድነው በሁሉም አቅጣጫ ሚን ጀሚዕል አቅጣር በሁሉም አቅጣጫ ወይም ክልል ያሉት ዑለማዎች እንዳሉት እንዳሉት ከሆነ እንላለን እኛ እነሱ እንዳሉት ምን እንላለን እኛም እንላለን من دنوسو إن لمعبودنا وجها لعند إن لمعبودنا آه عز وجل لا ذلك النوب على بيت لونه الله من علو في تعلو كما أعلمنا الله ما ننداس الله ننداس لا الله من علو في تعلو في محكم تنزيله أو በዛ አላህ ስብሓነ ወተዓላ ጥበብ በተሞላው ባወረደው ቁርአን እንዳጸናው ከሆነ ለአላህ ምን አለው ወጅህ አለው አላህ ምን አለው ፊት አለው ማለት ነው ይህ አላህ ስብሓነ ወተዓላ እንደገለጸው እንዳለው ማለት ነው في محكم تنزيله فزواه بالجلال والإكرام ይህንን እንግዲህ አላህ ስብሓን ወተዓላ ፊቱን ፈዘዋሁ ኢሕታዘሁ ወጠዋሁ አላህ ስብሓን ወተዓላ ያንን ፊቱን ግን አዎ አላህ ሰበሰበው ጠቀለለው ቢልጀላል ወልኢክራም ከፍ ባለው ልቅናውና በኩሩነቱ ወሐከመ ለሁ ቢልበቃ አላህ ሌላኛው ምን አለ ዘውታሪ በመሆን በራሱ ላይ ምን አለ ፈረደ አይደል ወሐከመ ለሁ ቢልበቃ ቢልበቃ ማለት ማለት ለዘላለም ምን የሚል የሚቆይ መሆኑ ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዙልጀላሊ ወልኢክራም እዚህ ጋር ፊትን አጽድቋል አይደል የሱ ፊት ደግሞ ለዘላለም ምን የሚል ነው የሚቆይ መሆኑን ይኸው እዚህ ጋር እሱን ነው እሺ ያመጣ የፈለገው ወነፈዐንሁ ለህላክ ውድቅ አደረገ እሱ ምን እንደማይል እንደማይጠፋ ወነቁሉ ኢና ሊወጅህ ረቢና ዐዘ ወጀል ሚነ ኑር አንደኛ ፊትን አጸናናል ተጨማሪ ደግሞ ለአላህ ደግሞ ፊት ምን አለው ከተባለ ኑር አለው ምን አለው ብርሃን ወብያ ማንጸባረቅ አለው። ወልበሃ በሃ አለው አላ በሃ ማለት ግምራ ግርማ ሞገስ ወይም ጀማል ማለት ቁንጅና ወይም ግርማ ሞገስ። ይህ የአላህ ስብሐነ ወተዓላ የፊቱ ኑር ደግሞ <laughs> የአላህ የፊቱ ኑር ማለው ከሸፈ ሂጃበሁ አላህ ሂጃቡን ቢከፍ አላህ ሂጃብ አለው ፊቱን ምን ያለበት ምን ያለበት የጋረደበት ሂጃበው ለአሕረቀት ሱብሓቱ ወጅሂ ኩለ ሸይ ለአሕረቀት ምን ባለች ነበረ ባቃጠለች ነበረ ሱብሓቱ ወጅሂ የፊቱ ምን ሱብሓት ሱብሓ ማለት ኑር ማለት ግልጽ ነው የፊቱ ብርሃን ባቃጠለች ነበረ ኩለ ሸይኢን ሁሉንም ነገር አድረከሁ በሰረሁ አድረከሁ ያጋጠመውን ሁላ በሰሩሁ የእሱ ምን እይታ የአላህ እይታ ያጋጠመውን ሁላ ምን ነበር ያቃጥል ነበር። ገብቷቸዋል። የሰው ፊት እንኳን አይደለም ኑሩ ደርሶ ምናምን ሊያቃጥል አይደለም ግልጽ ነው። የአንዳንዱ የባሰበትም እንደውም አመድ ነው እንጂ የሚታየው ሌላ ነገር አይደለም ማለት የባሰ የፈለገ ያክል ቢወዛስ من أين التصنع يفترع اللي سؤلج في وجه وكيف يتشابه عندنا دمو يمساسل وقلت سبحان الله الله كو برهانو يسولج لي درسو عند قاتل الله من أدرقو بطل ها إجابة أدرقو سبحان الله أدركه بصره ونقول إن لالا إن لبني آدم وجوها <laughs> ማሻአላ ወላሂ እሳቸው እኮ ምሳሌ ሲያቀርቡ ራሱ በቃ ጥግብ የሚያደርገው እነ ሊበኒ አደም አሉ እነሆ ለሰው ልጅ አሉ እነ ሊበኒ አደም ውጁሃን ምን አለው አሉ ፊት አለው ከተባ አላሁ አለይሃ አልሐላክ <laughs> የአላህ የራሱ ወጅህ ላይ ለዘላለም እንደሚቆይ ነው የሰው ፊትስ ሀላክ ነው አላህ የወሰነበት ሀላክ ማለት ማለት ነው ጠፊ ነው የፈለገ ያክል ማለት ነው። ቢያምር ቢቆነጅ ምን ቢል እ የሰው ፊት ምንድነው ጠፊ ነው። ወነቁሉ ኢነ አውጁሃ በኒ አደም ሙሕደሰቱን የሰው ፊት ሌላኛው ደግሞ ምንድነው የተፈጠረ ነው። አረን ተገኝቶ ነው አረን የአላህን ፊት ያስገኘዋል እንዴ? የለም። ሙህደሰቱን መክሉቃ ፍጡር ነው። ለም ተኩን ምን አላለችም አልነበረችም ከዚህ በፊት ግልጽ ነው አልነበረችም ፈከወና አላህ አላህ ግን እንድትኖር ምን አለ ወሰነላት አደረገላት ባዕዳ አለምተኩን ተኩን መክሉቃ ያኔ ፍጥር ሳትሆን ማለት ነው እንድትፈጠር ፍጡር እንድትሆን ያደረጋት ማን ነው አላህ ነው አውጀዳ አስገኛት ባዕደማ ካነት አደመን ምንም ያልነበረች ስትሆን ማለት አደም ማለት ማለት ያልነበረ ማለት ነው አውጀዳ አላህ አስገኛት በአደማ ካነት አደመን ያልተገኘች ያልነበረች ስትሆን አላህ አስገኛት ወኢነ ጀሚዐ ውጁሃ በኒ አደም እንደሚታወቀው የፍጡራን ሁላ ፊት ደግሞ የሰው ልጅ ማለት ነው የሰው ልጅ ፊት ሁላ ፋኒያ ምንድን ነው አለ ጠፊ ነው ገይሩ ባቂያ ከመዘውተር ውጪ ነው ተሲሩ ጀሚዓን መይተን የሰው ልጅ ሁላ ሁላ ምን ይሆናል ሟች ይሆናል አፈር ይበለዋል ግልጽ ነው ቆንጅዬ የምትሆን ይበለዋል ثم رميما ከዛ ምን ይሆናል አዎ ምን ይሆናል የበሰበሰ አጥንት ይሆናል ማለት ነው ረሚም እንዳትረሱ ወደረበ ለና وضرب لنا مثلا ونسي خلقا قال من يحيي العظام وهي رميم إلى رميم مالت يبسبس ማለት ثم ينشئ ثم ينشئها الله ከዛ አላህ ደግሞ ምን ይላታል እንድትነሳ ያደርጋታል ከእንደገና ግልጽ ነው አላህ ቢኢራደቲህ ወመሺአቲህ ምን ያደርጋታል እንድትነሳ ያደርጋታል ባዕደማ ሳረት ረሚመን ረሚም ከሆነች በኋላ ምን ያደርጋታል መልሶ ይቀሰቅሳታል ثم ተሲሩ ከዚያም ትሆናለች ኢማ ኢለል ጀና ወይንም ወደ ጀነት እ ሙነዓመተን ምን ያለች ጸጋን ያገኘች ፊት ትሆናለች። ፊሃ በውስጧ ማለት ነው። በምን ውስጥ? በጀነት ውስጥ። አው ኢለናሪ ወይ ወደ እሳት ትዘልቃለች። ሙዓዘበተን የተቀጣች ስትሆን ፊሃ በውስጧ በምኗ? በጀሃነም ውስጥ ይላል። የአላህ ግን ምንድነው? ኩሉ መን አለይሃ ፋን ወየብቃ ወጅሁ ረቢከ ذو الجلال والإكرام በዛ ላይ ደግሞ ኑር አለው ቢደርስ የትኛ የኛ የት የት ያለው የኑር ግልጽ ነው። ኑር አዎ አለው እኮ የሰው ልጅ ኑር እኮ አለው ግልጽ ነው። እንዲህ ግን ከዚህ ሄዶ እዛ የደረሰውን ሁላ ያነዳል። አንጸባረቀም በቂ ነው خير قال ባል ያኽጡሩ እስቲ የእሳቸውን ንግግር በደንብ አድርገን እንረዳ ባረከላሁ ፊኩም ፋል ያኽጡሩ አሉ እንዴት ነው በአስተሳሰብ ላይ እንዴት ነው ብቅ ይላል እንዴ አለ ፋል ያኽጡሩ ማለት በአስተሳሰብህ ላይ ይመጣል ወይ አሉ ያ ዘዊል ሒጃ አንተ የአቅል ባለቤት ወይ አሉ ግልጽ ነው ያኽጡር ማለት ገብታችኋል በአቅል ላይ መምጣት ነው ነቢዩ አለይሂ ሰላቱ ሰላም ስለ ጀነት ሲናገሩ ما لا عين رأت ولا أذن سمعت ولا خطر خطر على قلبي بشر خطر مالتي وبعقل اللي ممتطنا انا فالخطه بعقل اللي مطالو يا ذوي الحجا انت يا عقل بالبيت وي ببالي عاقل اندو من عاقل بهونه سو چنقلات لي مالتنا بال مالت عقل مركب فيه العقل مركب فيه العقل عقل الله من يالله የሰጠው ማለት ነው አይደል የፍሐሙ ሉገተል አረብ አረብኛ ቋንቋን በስነ ስርዓት የሚረዳ ሰው ወያዕሪፉ ኺጣባሃ ይው ሸርጥ ያመጡትን ተመልከት አንደኛ ቢባሊ አቂሊም ሙረከቢን ፊህን አቂል አላህ አቅል ሰጥቶት እንደው በዛ ማሰብ የቻለ ሰው አንድ የፍሐሙ ሉገተል አረቢ የአረብኛን ቋንቋ ደግሞ በአጽንኦት ምን ሚል? የሚረዳ ሰው ሁለት ወያዕሪፉ ኺጣበሃ የአረብኛን ደግሞ ንግግር በስነ ስርዓት ምን የሚል የሚያውቅ የሚረዳ ማለት ነው። ወያዕሪፍ ኺጣባህ ማለት የሚያወራውን ነገር ዝም ብሎ ቋንቋውን ማወቅ አይደለም። ወያዕለሙ ተሽቢሃ ስለዚህ እነሱ ስለሚሉት ነገር ማመሳሰል የሚታወቅ ነገር አለ ያውቃል። አና ሀዘል ወጅህ ሸቢሁን ቢዛሊከል ወጅህ ይህ የአላህ ፊትና የማ የፍጡር ፊት አንድ መሆኑን እስቲ ይረዳል ያውቃል እንደው እውነት አረብኛ ቋንቋን በስነ ስርዓት ኺጣቡን ጭምር ለማለት የፈለገውን እረዳለሁ የሚል ሰው ስለማመሳሰል ደግሞ ምን የሚል ወያዕለሙ ተሽቢህ የተመሳሰለን ነገር የሚያውቅ እችን አራተኛ አላልኩላችሁም አራት ነው አይደል ይሄ አራተኛው መመሳሰልን መለየታል። አንድ ሰው የሚመሳሰል ነገር መለየት አለበት። ይህንን ጠንቅቆ የሚያቅሶ ይሄ ነገር እውነት ተመሳስሏል ሸቢሁን ቢዛሊከ ልወጅ እና ሀዘ ልወጅ ሸቢሁን ቢዛሊከ ልወጅ የፍጡር ፊትና የፈጣሪ ፊት አንድ ነው አሁን ባልነው መሰረት አይደለም ነው አመልስ አቅል ያለው ሰው አዎ አይደለም ነው የሚለው ወሀል ሀሁና አዩሀል ውቀላ ታዲያ እዚህ ላይ ሀሁና ማለት እዚህ ነኝ አዩሃል ኡቀላ እናንተ አቅል ያላችሁ ሰዎች ሆይ ተሽቢሁ ወጅህ ረቢና ጀለ ተናኡ ልቅናው ከፍ ያለው የአምላካችን ፊት ማመሳሰል አለው እንዴ አለዚ ሁወ ከማ ወሰፍና እንደገለጽንላችሁ ወበየና ሲፈቲሂ የእሱን ገጽታ ደግሞ ባህሪ እንደገለጽ ነው ከሆነ ሚለል ኪታብ ወሱና ከቁርአንና ከሐዲስ ቢተሽቢሂ ውጁሂ በኒ አደም የፍጡራንን ፊትን መምሰልን አለቲ ዘከርናሃ ወወሰፍናሃ የሰው ልጅን ደግሞ ፊትን ምን እንዳል ነው እንደገለጽ ነውና እንዳወሳ ነው ይመስላሉ ያለ ولو كان تشبيها ማመሳሰል ቢሆን ኖሮ ولو كان تشبيها ማመሳሰል ቢሆን ኖሮ ሚን ኡለማኢና ከማን ከኛ ኡለማዎች ከማ ኡለማው አህሉ ሱና አረን ማመሳሰል ቢሆን ኖሮ لكان كل قائل ሁሉም ባይ ተናጋሪ ሁላ ይሆን ነበር። ኢነ ሊበኒ አደም ወጅሃን ለበኒ አደም ፊት አለው። ወልልኸናዚሪ ወልኸናዚሪ ወልቂረደቲ ለምኖች ለአሳማም ፊት አለው። ወልቂረደቲ ለዝንጀሮም ፊት አለው። ወሲባዒ ለአውሬዎችም ፊት አለው። ወልሐሚር ለአህያም ፊት አለው ወልቢጋል ለበቅሎም ምን አለው ፊት አለው ወልሐያት ለእባቦችም አይን አላቸው ወልአቃሪብ ለአቅረብ ጊንጦችም አይን አላቸው ውጁሃን ፊትን ቀድ ሸባሃ ውጁሃ በኒ አደም ቢውጁህ ልኸናዚር ይህ ሰውዬ የሁሉም በቃ ፊት ከተባለ ሁሉም ይመሳሰላል ካለ የማን የሰው ልጅ ፊት አመሳስሏል ማለት ነው። አንተ ፊት ምን አይነት ፊት ነው ግን ያለ ስትለው በቃ ነው የዝንጀሮም ሊሆን ይችላል የአሳማ ወይም የእባብ የአይጥ ግልጽ ነው። ፊት የሚባለው ነገር ለሁሉም አንድ አይነት የሚሰጥ ከሆነ ማለት ነው። አዎ አንተ አመሳስለዋል የሰውን ፊት በአሳማ ወልቂረዳ፣ በዝንጀሮ ወልኪላብ በውሻ ወይሪሃ ሚማ ዘከርቱ ስለዚህ የሰው ልጅም መናደድ ነበረበት ግልጽ የሰው ልጅም መናደድ ነበረበት እንዴት እንዴት ፊት ብለ ዝንጀሮ በሚጠራበት እንዴት ትጠራኛል ሌላ ነገር አቀየርልኝም ፊት እንዴት ትላለ ምክንያቱም ዝንጀሮን ፊት አላት ይባላል ብሎ ሰው ይናደድ ነበር <laughs> ግልጽ ነው ተሽቢ ስላልሆነ ነው ማንም የማይናደደው ወለስቱ አሕሰቡ መቼስ ማስብ አይደለውኝም እና አቀለል ጀህሚያ እነዛ አቅል ያላቸው ጀህሚዮች ራሱ ነው ጭንቅላት ያላቸው ዶማዎቹን አይደለም ጭንቅላት ያላቸው እነዛ ጀህሚዮች አልሙዋጥ ኢለቲ የአላህን ሲፋ የሚያራቁቱት የሆኑት እንደ ነፍስዬ እንደው ነፍሱ ውስጥ እንደው እንደው አስተሳሰብ እንደው ትንሽ ካለው لو قال لو أكرم الناس عليه አንድ እንደው የተከበረ ሰው ምናምን መጥቶ ማለት ነው ወጅሁከ ዩሽቢ ወጅሃል ኽንዚር አንተ ፊትክ ከዝንጀሮ ጋር ይመሳሰላል ብሎ አንድ ሰው ቢለው والقرد ከምን ጋር ከዝንጀሮ ከአሳማ ጋር ይመሳሰላል ቢለው والكلب ከውሻ ጋም والحمار ከአህያ ጋም ወልበቅሊ ከበቅሎ ጋም ወነሁ የመሳሰሉ ሃዳ ይህንን የመሳሰሉ ነው። ኢላ ገዲበ ምን ቢል እንጂ ቢቆጣ እንጂ ግልጽ ነው። ቢቆጣ እንጂ ታዲያ እንዴት ብለን ነው ለአላህ እንዲህ ግልጽ ነው። ስለ የአንድ ነገር ስም መመሳሰል፣ የአንድ ነገር መሰየሚያ መመሳሰል አንድነትን አያሳይም። እደግመዋል። የአንድ ነገር ስያሜ መመሳሰል አንድነትን አያሳይም ማለት ነው። ይሄ እንግዲህ የሚታወቅ ራሱን የቻለ ቃይዳ ነው ማለት ነው። ኢላን ቃለ ኢላን ቃለ እስቲ እሳቸውን ንግግር እንጨርስ። ኢላን ቃለ እንዲህ እስከሚለው ድረስ ዘልቋል አሉ። ኢላን ቃለ እንዲህ እስከሚለው ንግግራቸው ላይ ዘልቋል። ፈኢዛ ካነ ማ ዘከርና ፈኢዛ ካነ ከሆነ ፈኢዛ ካነ ማ ዘከርና ያወሳንልህ እንግዲህ ከሆነ አላማ ወሰፍና በገለጽ ነው መሰረት ተበተ እንደ ሉቀላ አቅል ያላቸው ሰዎች ዘንድ የጸናና የተረጋገጠ ጉዳይ ነው። ወአህሉ ተምይዝ የተምይዝ ባለቤቶች ዘንድ አህሉ ተሚዝ ማለት ነገራቶችን ለይተው የሚያውቁ ወይም አበጥረው የሚያውቁ ማለት ነው። አነ መረማ አህለል አሳር አህሉል አሳሮችን ረማ ረማ ማለት የሰደበ ማለት ያነወረ የሰደበ አህሉል አሳር ማለት ማን ናቸው? ምን ማለት ነው? ሴቶች አህሉል አሳር ማለት የሰለፎችን መንገድ የሚከተሉ አህሰንቱም ባረከላሁ ፊኩም የሰለፎችን ፈለግ የሚከተሉ ማለት ነው። አልቃኢሊነ ቢኪታብ ረቢህም በጌታቸው ቃል ተናጋሪ የሆኑት በቃ አላህ ያላቸውን የሚናገሩ ማለት ነው። ወሱነቲ ነቢይህም የነቢያቸውን ሱና ተከትለው የሚሉ የሚናገሩት ቢተሽቢህ እነዚህ ሙሸቢያዎች አመሳሳዮች ብሎ የሰደባቸው ፈቀድ ቃለ አልባጢል ይህ ሰው ምንድን ነው የተናገረው? ባጢል ነው የተናገረው። ወልከዚበ ውሸትንም ነው። ወዙረ ቅጥፈትን ነው። ወልቡህታን ተመሳሳይ ነው። ከዚብ ዙር ቡህታን ምናምን ግልጽ ነው። ውሸት ቅጥፈት ማጭበርበር ምናምን በሉት። وخالف الكتاب والسنة قرآن حديث من بلال تخالفوا وخرج عن لسان العرب كعرب وشم قام قام وطفل ይህ ሰው የአረብኛን ቋንቋ በስነ ስርዓት አይረዳም ማለት ነው። ግልጽ ነው። ኢላን ቃለ እንዲህ እስከሚለው ንግግሩ ቀጥሎበታል። ነዓም ሙሐመድ ኢብን ኹዘይማ ምን አሉ? ወልሙዓጢለቱ ሙዓጢላዎች እኮ ወልጀህሚያ ጀህሚዮችም ወልሙዓጢላ ሙዓጢላዎች ሚነል ጀህሚያ ከምን የሆኑት ከጀህሚዮች የሆኑት ቱንኪሩ ምን ትላለች ታስተባብላለች አይደል ኩለ ሲፋትን ሊላህ ለአላህ የጸደቀውን ሁሉንም ባህሪ ባህሪያቶች ማለት ነው። ወሰፈ ቢሃ ነፍሰው ነፍሱን የገለጸበትን ፊ ሙሕከሚ ተንዚሌ ባወረደው በጥበብ በተሞላው ቃሉ በቁርአን ውስጥ አዋላ ሊሳኒ ነቢይህ በነቢዩ አለይሂ ሰላቱ ሰላም ምላስም የጸናውን ምን ይላሉ? ውድቅ ያደርጋሉ። ለምን? ሊጀህሊህም ቢልዕልም ለዛ ነገር አዋቂ ስላልሆኑ እውቀት ስለሌላቸው ነው ወዳሊካ ወጀዱ ይሄ የተከሰተው መቼ ነው ወዳሊካ ነው ወጀዱ ፊል ቁርአን በቁርአን ውስጥ አግኝተው ነው አነላህ ቀድ አውቃ አስማአን አላህ ስምን አድርጓል አውቃ ማለት አስገኝቷል ማለት ወይም አስቀምጧል ማለት ነው ስምን ሚን አስማኢ ከስሞች ሚን አስማኢ ሲፋቲ ከባህሪያቶቹ ስሞች የሚሆኑ ማለት ነው። አላ ባዕድ ኸልቂሂ ደግማለሁ ወዛሊከ አነሁም ወጀዱ ፊል ቁርአኒ አነላህ አላህ እኮ ቅዳውቃ አስማን አላህ አስገኝቷል አስማን ስሞችን ሚን አስማኢን ከምኖች ከስሞች ሲፋቲ ባህሪያቶች የሚሆኑን ማለት ከስሞች ምን የሚሆኑትን ባህሪያቶች የሚሆኑ አላ ባዕድ ኸልቂ እነዛን ነገሮች ደግሞ ለማ እ ለፍጡራኖች መሰየሚያም ደግሞ አድርጎታል። ፈተወሐሙ በዚህ ጊዜ ግራ ተጋቡ፣ ቃዡ ሊጀህሊም ስላላወቁ ቢልዕልሚ ሊጀህሊም ቢልዕልም የእውቀትን መንገድ ባለማወቃቸው አነመን ወሰፈ አላህ አላህን የገለጸ ቢትልከ ሲፈቲ በእነዚህ ባህሪያቶች አለቲ ወሰፈ አላሁ ቢሃ ነፍሰሁ አላህ ነፍሱን የገለጸበትን ፈቀድ ሸባሃ ቢኸልቂሂ ከፍጡራን ጋር አመሳስሏል አሉ ፈስመዑ ያ ደዊል ሒጃ እስቲ አዳምጡኝ እናንተ የአቅል ባለቤቶቹ ያሉ ሚማ ኡበይኑ ከማብራራላችሁ ነገር እስቲ እንደው በደንብ አድርጋችሁ አዳምጡኝ አሉ። ኢንሻአላህ ሚን ጀሊ አውላይ ልሙዓጢላ እነዚህ አላህን ሲፋ የሚያራቁትትን የእነሱን እስቲ እንስማ አሉ። በደንብ ልብ ብላችሁ እዚህ ጋር አዳምጡኝ እሺ። አቁሉ አሉ ብዬ ላለው አሉ እሳቸው ወጀድቱላህ አላህን አግኝቼዋለሁ። ወሰፈ ነፍሰው ነፍሱን ምን ሲል ሲገልጽ ፊ ገይሪ መውዲዕ ሚን ኪታቢ በብዙ የቁርአን አንቀጾች ማለት ነው እሺ ፊ ገይሪ መውዲዕ ማለት በብዙ ቦታዎች ላይ ፈአዕለመ ኢባደሁ አልሙእሚኒን አማኝ የሆኑ ባሪያዎችንም አሳውቋል አነሁ ሰሚዑን በሲር አላህ ምን መሆኑን ሰሚና ምን መሆኑን ተመልካች መሆኑን አላህ ነፍሱን ገለጸ فقال وهو السميع البصير الله ምንድነው ሰሚና ተመልካች ነው። ወዘከረ ዐዘ ወጀል አልኢንሳን አላህ ደግሞ ሰው ልጅንም ምን አለ ገለጻ ወሳ ምን ብሎ ፈጀዐልናሁ ሰሚዐን በሲራ የሰው ልጅ ምን አደረግ ነው ሰሚዕና ተመልካች አደረግ ነው አሁን ሰውም ሰውም ሰሚ ነው አይደል አላህም ሰሚ ነው አላህ በሲር ነው አይደል ሰውም በሲር ነው ይሄ ነው የተጋጨባቸው። ግልጽ ነው እንጂ አላህም ስሚ ለአላህም እንደዚሁ ነው የምንፈስረው ይላሉ እና እንዴት ብለህ ልፈስረው ነው? ግልጽ ነው። ለአላህ ሌላ ተፍሲር ሌላ ተፍሲር ለፍጡር ሌላ ተፍሲር ነው የሚደረገው ይመሳሰላል እንዴ? እንደዛ መፈሰራችን በቃ አንድ ናቸው ማለት ነው እንዴ? የሰው መስማትና የአላህ የመስማት ሁኔታ አንድ ነው እንዴ? የሰው እንኳን የመስማት ሁኔታ አንድ አይደለም፣ ይለያያል። فقال الله ብሎ አለ ይሄን የተጋጨባቸው ግልጽ ነው وعلمنا جل وعلا እንደምናውቀው አላህ አሳውቆናል جل وعلا أنه يرى الله እንደሚያይ فقال وقل اعملوا فسيرى الله عملكم ورسوله ورسوله والمؤمنون وقل اعملوا بلاتشو يا محمد اعملوا تكبروا سروا فسيرى الله عملكم የእናንተን ስራ አላህ ያያል ወረሱሉ መልእክተኛው ወልሙእሚኑን አማኞችም ያያሉ ብሎ አላህ ተናገራለን። ይሄ አላህ እንደሚያይ ነው አይደል? ወቃለ ሊሙሳ ለሙሳ ደግሞ ብለዋል። ወሃሩን ለሃሩን ኢነኒ መዓኩማ አስመዑ ወአራ ምን አላቸው? ለሙሳና ለሃሩን እኔ እኮ እሰማለሁኝ አያለው አለ። ፈአዕለመ አዘ ወጀል አላህ እንደዚሁ አሳወቀን አነሁ የራ አዕማለ በኒ አደም የሰው ልጆችን ስራ እንደሚያይ ዋነ ረሱለሁ መልእክተኛውም ወሁ በሸሩን እሳቸው ምንድ ናቸው ሰው ናቸው አይደል የራ አዕማለሁም ስራቸውን እንደሚያዩ ግልጽ ነው የነዛ የታጋዮችን ማለት ነው አይደን በድጋሚ ወቃለ ብለዋል አላህ ስብሓን ወተዓላ ألم يروا إلى الطير مسخرات في جو السماء የሰው ልጆችን ነው አይደል እዚህ ጋር ደግሞ አለም <laughs> የረው አያዩም ወይ አለ አላህ የሰው ልጆችን እንደውም እኮ እንዴ እንዴት ነው አያዩም እንዴ ለምንድን ነው ማያዩት እዩ እንጂ ነው አይደል ኢለ ጠይሪ ወደ ምን ወደ አዋፋት ሙሰኸራቲን የተገሩ ሲሆኑ ፊ ጀዊ ሰማ በሰማይ ምን ውስጥ አድማስ ውስጥ ማለት ነው ምን ሲሉ ሲበሩ ግልጽ ነው አታዩም እንዴ ለምንድነው ማታዩት እያለ ነው አስተንትኑ እንጂ እንዴት እንደተፈጠሩ እያለ ነው ወበኑ አደም የረውን አይደን አጠይር ወበኑ አደም የረውን አይደም ጠይር የሰው ልጆች አዋፋትን በድጋሚ እንደሚያዩ ነው مسخرات في جو السماء وقال عز وجل ወስነዕ ልፉልከ ቢአዕዩኒና አለ። ይህንን እንግዲህ ከላይ ተረዳን። አላህ እኔም አያለው ብሏል፣ ሰውም ያያል። ይሄ ነው የተጋጨባቸው። ሌላኛው አላህ ምን አለ? ወስነዒል ፉልከ ቢአዕዩኒና ለማን ያለው? ለኑህ አይደል? ወቃል ዐዘ ወጀል ሊኑህ ወስነዒል ፉልከ አለው። እነዛ አመፀኞች ሲያምፁ በል በቃ ታንኳን ስራ አለው። ምንድነው የሚባል ጀልባ ወይም መርከብ ማለት ነው አይደል? ስራ ቢአዕዩኒና በእይታችን ግልጽ ነው። በእኛ እይታ ስራ አለው ፍጽ ነው እያየን ስራ አለው جمر ጀመረ እንግዲህ በጣም ትልቅ መርከብ وقال تعالى الله سبحانه وتعالى بلو على دقمو واصبر لحكم ربك واصبر من به تاجس لحكم ربك لقيته من فرد ፈኢነከ ቢአዩኒና አንተ በምናችን ነህ በእይታችን ነህ ረቡና ጌታችን አጸና ሊነፍሲ ለነፍሱ አይነን ምን እንዳለው አይን እንዳለው አላህ አጸና በቃ አይን እንዳለው ተናገር አይደል ነው አይደለም አላህ አይን እንዳለው አጸደቀ በቃ ወሰበተ ሊበኒ አደም አዕይ አዕዩነን ለሰው ልጅም አይን እንዳለው አላህ ምን አለ አጸና። በቃ የሰው ልጅም አይን አለው አለ። ሀል የተሻበ ታዲያ ይመሳሰላል እ ይመሳሰላል እንዴ? ላ እንዴት አለ አላህ ፈቃለ ተዓላ ተራ አዕዩነሁም ተፊዱ ሚነ ደምዒ አላል እነዛ ከአህለል ኪታቦች ታያለህ። አህለል ኪታብ ሆኖ ተራ አዕዩነሁም አይናቸውን ታያለክ ተፊዱ ሚን ደምዒ ከእንባ ስታወርድ ስታነባ አለ ታዲያ የኔ አይነት አይን ያላቸው እያቸው እስቲ ምናምን ነው እንዲ ያለው አላህ አይናቸው ስታነባ ነው የራሳቸው አይን فقد أخبرنا ربنا أن له عينا الله እኮ ነገረን ለሱ አይን እንዳለው وأن لبني آدم أعينا لسو ልጅም አይን እንዳለው وقال تعالى لإبليس لعنه الله يا الله ቁጣና እርግማን በሱ ላይ ይሁንና ስለ ኢብሊስ ሲናገር ምን አለ ما منعك أن تسجد لما خلقت بيدي ما منعك من كلكلها والله أن تسجد مسجد من كلكلها لما خلقت بيدي እኔ በፈጠርኳቸው ምኖቼ በእጆቼ ለፈጠርኩት መስገድ ምን አንተን ቢያስባለክ ምን ከለከለ አሉ። ምን ብለው ነው እነሱ የሚፈስሩት? ግን አጃይብ ነው። ቢቁወቲ ግልጽማል ማመናዓከ አንተስጁደ ሊማ ኸለቅቱ ቢየደየ ማለት ቢቁወቲ ማለት ቢቁ የደየ ማለት በአረብኛ ቋንቋ በሁለት እጄ ነው አይደል? እና በሁለት ቁወቲ በሁለት ቁዋዬ ብለው ነው የሚፈስሩ። የአላህ ቁዋ ሁለት ነው እንዴ? አላህን አጎደሉት ማለት ነው ግልጽ ነው የአላህ በቁጥር ቁዋውን ማስቀመጥ وقال تعالى بل يداه مبسوطتان ينفق كيف يشاء በእርግጥ እጆቹ የተዘረጉ ናቸው ይመጸውታል እንደፈለገው አለ አላህ ፈተበተ አጸና ረቡና ጀለ ወዐላ የልቅናው ባለቤት አላህ ሊነፍሲ ለነፍሱ የደይን ሁለት እጆች እንዳሉ ወኸበረና አነ ሊበኒ አደም የደይኒ የሰው ልጅም ሁለት እጅ እንዳለው አላህ ስብሓን ወተዓላ ነግሮን ግልጽ ነው አጽንቷል አፈየልዘም ጥያቄ እየጠየቀን ነው እንግዲህ ታዲያ ይሄ ያስይዛል እንዲህ አለ እንደ ሀውላ ኢልፈሰቃ እነዚህ አመፀኛ የሆኑ አንጃዎች ቡድኖች ዘንድ አነ መዩት ቤት ማለት በተውላህ አላህ ለራሱ ያጸናው ማጽናት في هذه في هذه الآية في هذه الآي آي ማለት ያው ብዙ ሲያደርገው ነው እሺ በእነዚህ አንቀጻቶች አላህ ያጸናውን ማጽናት አየኩነ ሙሸቢሃን ኻሊቀሁ ቢኸልቂ ፍጡራኑን ፍጡርን ከፈጣሪ ጋር ማመሳሰል ነው እንዴ ሃሻ ሊላህ አላህ ከዚህ ምን ያለ ነው የጠራ ነው አየኩነ ሃዛ ተሽቢሃን ይህ ማመሳሰል ከመሆን የጠራ ነው ከመደዑ እነሱ እንዳሉት ሊጀህልህም ቢዕልም ሊጀህልህም ቢልዕልም እውቀት የእውቀት መንገድ ሳያውቁት ስለቀሩ ነው ግልጽ ነው እውቀት ስለሌላቸው ነው ማለት ነው ኢንታ ከላሙ ንግግሩ እዚህ ጋር ተቋጨ ይላል ሀዛ ሚማ ረደ ኢማሙ ልአይመቲ ሙሐመድ ብኑ ኹዘይማ ይህ እንግዲህ ሙሐመድ ብኑ ኹዘይማ በሰጡት ረድ መሰረት ነው ያቀረብ ነው አለ እጥን ምጥን አድርገን አለል ጀህሚያ በጀህሚያና ወተላሚዱም በእነሱ ተማሪዎች ላይ በመለሱበት መልስ ወረዱ ሙፍሂም ይህ ሙፍሂም የሆነ ረድ ነው ሙፍሂም ማለት አጥጋቢ ማለት ነው ሙቅኒዕ ማለት ላ የስተጢዑነ ልኢጃበታ ነው ለእሱ ምን ማለት አይችሉም መልስ መስጠት አይችሉም። ምን ምን አፋላቸውና ነው መልስ የሚሰጡት? በቃ እኮ በቃ ጨርሰዋል። ወቀድ ረደ አለይም አይደን በድጋሜ መልስ ሰጥቶባቸዋል። كبار الأئمة ታላላቅ ዑለማዎች ምን አምሳል ኢማም አሕመድ ኢማሙ አሕመድን ይመስል ወሼኹል እስላም ኢብን ተይሚያ ወልኢማም ኢብን አልቀይም ረሒመሁላህ ጀሚዓን አላህ ለሁሉም ይዘንላል። እነሱ መልስ ሰጥተዋል። ولا تزال ردود ولا تزال ردودهم የእነሱ መልስም አልተወገደም والحمد لله በአይዲ አህል ሱና ወልጀማ በአህል ሱና ወልጀማ እጅ ላይ ከመግባት ምን አላለም አልተወገደም ሁሉም እጅ ላይ አለ በተለይ ولا سيما عليكم بقراءة العقيدة الواسطية جدا። በደንብ በደንብ መቅራት ምርጥ ኪታብ አስሞ ሲፋት ላይ ከተጻፉት ማለት ወነሱቁ እያለ ይቀጥላል እንግዲህ እኛም እዚህ ላይ ወደፊት እንላለን እያለ ነው እዚህ ጋር እናቁምና እስቲ እንትኗን የቀረችዋን ርዕስ እንያት ምንድነው ሱለል هذا وصلى الله على محمد وعلى اله وصحبه وسلم زي ላይ ጥያቄ ካላችሁ ጠይቁ